الحمد لله والصلاه والسلام على رسول الله وعلى اله وصحبه ومن والاه الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه واصلي واسلم على خير خلق الله محمد بن عبد الله وعلى اله وصحبه ومن والاه እንግዲህ ክቡራት ክቡራት የፋልሰው ተከታታዮች አላህ Subhanahu Wa Ta'ala እስካሁን አቆይቶ ለዚህ ቀንም ስላገናኘን ደግሞ እንደጋግመን አልহামዱሊላህ ረብል ዓለሚን እንለዋለን ከረመዳን በፊት ተጀምሮ የነበረው ኪታባችን ቡሉጉል መራም ምን አድለት الأحكام ዛሬ ካቆምንበት እናነሳዋለን እንግዲህ የ1442ኛውን አመት ሂጅራ ረመዳን የጨረስነው ዛሬ ባቡል ወሳያ የሚለው ላይ እንነሳለን ሐዲስ ቁጥር 830 እንደኔ ኪታብ አቆጣጠር ማለት ነው ያንዳንዶቻችሁ ሊለያይ ይችላል ሐዲሱ አብዱላህ ኢብኑ ዑመር ነው ما حق امرئ مسلم له شيء يريد ان يوصى فيه يبيت ليله الا وصيته مكتوبه عنده የሚለው من يقرأ المثنى فليتفضل مشكورا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم باب الوصايا عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال ما حق امرئ مسلم له شيء يريد أن يوصي في يدي ليلتين إلا وصيته مكتوبة عنده متفق عليه طيب جزاك الله خيرا باب الوصايا ስለ ኑዛዜ የሚገልጽ ምዕራፍ ነው ኑዛዜ ወሳያ የሚለው ኑዛዜዎች ማለት ነው ስለ ኑዛዜዎች የሚናገር ነው ለአንዷ ኑዛዜ ሲሆን ወሲያህ ነው የምትባለው ወሳያ ግን ለብዙ ነው مثل هدايا جمع هديه አንድ ስጦታ ሀዲያ እንላታለን ብዙ ስኮን ሀዳያ እንላለን وصيت الشيء أوصيه إذا وصلته أو إذا وصيته إذا وصلته سميت وصية لأن الموصي وصل ما كان له في حياته بما كان بعد مماته وصية የሚለው ቃል ምክር መከርኩት ወይ ኑዛዜ ተናዘዝኩት ከሚለው ቃል የተወሰደ ነው ይሄ የሚባለው መቼ ነው ኑዛዜ ወይም ምክር መከርኩት አደረኩት የሚባለው የሆነ ነገር ከሆነ ነገር ጋር ሰውየው ስታያይዘው ማለት ነው ይሄን ነገር ለከሬ ስትልይ ካልከው አያያዝከው ማለት ነው ወሰልተው ሰውየው አገናኘው አያያዝከው ማለት ነው ስለዚህ ሰውየው ከመሞቱ በፊት ያለውን ስራውን ከሞተ በኋላ ከሚደረገው ስራው ጋር አገናኝቶታልና ወሲያ የሚል ስያሜ ተሰጠው ነው የሚለን እንደገና ወሳ ምን አለ ወሳ ይባላል አውሳም ይባላል ወሳ ተናዘዘ አውሳም ይባላል ወይ ሉገተን አልአምሩ ወሰይቱሁ ካለ አዘዝኩት ማለት ነው አውሰይቱሁ ካለ አዘዝኩት ማለት ነው ከቋንቋ አንፃር ወወሳ بها ኢብራሂሙ بنيه ويعقوب ኢብራሂም ልጆቹን እንዲሁም ያዕቆብም ማአደራ አለ ወይም ደግሞ ሰጠ አዘዘ ልጆቹን አዘዘ ወሳ ቢሃ ኢብራሂም ኢብራሂም ልጆቹን አዘዘ ማለት ነው ወያዕቆብ اذا حضر احدكم الموت ان ترك خيرا الوصيه የሚለው ሱረቱ በቀራ 180 ላይ ማለት ነው በእናንተ ላይ ተወስኗል ግዴታ ሆኗል አንዳችሁ ላይ ሞት በሚመጣ ሰዓት የሆነ ገንዘብ ነገር ጥሎ ከሞተ ኑዛዜ መስጠት ሐዲስ ያው ሊመጣ ነው እናየዋለን ኢጅማዑል ሙስሊሚንም በየትኛው ከተማ የነበሩና ድምጻቸው ተሰሚነት ያላቸው ዑለማዎች ኑዛዜ የሚቻል መሆኑን አጽድቀውታል ነው ኑዛዜን ሸሪዓችን መፍቀዱ ሚን መሐሲን الاسلام ነው ኢስላም ካሉት ጥሩ ገጽታዎች ጥሩ መልካም ነገሮች የሚመደብ ነው ምክንያቱም ከሞት በኋላ ዞርበል ላንተ ገንዘብ አይገባም ሳይል ቢያንስ አንድ ሶስተኛ ገንዘብህን ለፈለከው ሰው የመስጠት እድሉን ልስጥህ እንደማለት ነው እና በጣም አላህ ኸይር ዋለልን ነገር ነው ይላሉ ሉጥፉ من الله بعباده ብለዋል ለባሮቹ እዝነቱን የገለጸበት ተግባር ነው ብለውታል يا ابن آدم جعلت لك نصيبا من مالك حين أخذت بكظمك لأطهرك به وأزكيك يميل حادث القرص ይሉታል ገልጿል አንተ አደም ልጅ ሆይ ላንተ ከገንዘብህ እጣ ፈንታ አድርጌልሃለሁ መቼ ያው ህይወትህን ነፍስህን በወሰድኩ ሐሳብ በገደፉ ሰዓት ማለት ነው ይሄን የሚያደረኩበት ለምንድን ነው አላህ ለኡጠሂረከ به ከሞት በኋላ ስራ ሁሉ ይቋረጣል ነገር ግን ይችን አንድ ሶስተኛውን ፈቅጀልህ እሷን ሶድቀህም ቢሆን ከወንጀል ልጸዳ ዘንዳ طيب ሌላው تحرم على من له وارث ወራሽ ላለው ሰው ከአንድ ሶስተኛ በላይ የሚናዘዝ ከሆነ ክልክል ይሆናል ወይም ደግሞ ለሚወርሰው አካል ይሄን ስጡ ሊማለትም አይቻልም ምናልባት ወራሾቹ ተስማምተው የሚሰጡ ነገር ካለ እንጂ ማለት ነው ብዙ ገንዘብ ጥሩ የሞተ ሰው አንድ ሶስተኛ ገንዘቡን ከዛ በታች ኑዛዜ ማድረግ ሱና ነው ግን ዲሃ ሆኖ የሞተ ሰው ቤተሰቡ ዲሃ የሆነ ወራሽ ያለው ወራሾቹ እየፈለጉ ሲሶ ገንዘቡን ቢሆን ለሌላ መሰደቅ ይጣላል የቤት ችግረኛ እያለ ውጪ ወሰዳል ቱባሁ ለፈቂርን ለዲሃ ይለታል ሙባህ ነው መናዘዝ ኢንካነ ወረሰቱ አግኒያአ ወራሾቹ ሀብታም ከሆኑ የሚወርሰው ልጅ ነው አይደል ሀብታሞች ናቸው ልጆቹ አባትየው እንጂ ድሃው ሚስቱ ሀብታም ነች እንበል ወላጆቹም ካት ሀብታሞች ናቸው እሱ ግን ድሃው ነው ሲቆራምር የነበረው ሲሞት ትንሽ የገንዘብ ኖሮት ይችላል ይናዘዝ ችግር የለም አንድ ሶስተኛው መናዝ ይችላል ለምን ወራሾቹ ሀብታም ስለሆኑ እሱ እንኳ ገንዘቡ ቀላል ቢሆንም ማለት ነው طيب ቀጣው ዳር ስንግባ وعن ابن عمر رضي الله عنهما ان رسول الله صلى الله عليه وسلم قال ما حق امرئ مسلم له شيء يريد ان يوصى فيه او ان يوصي فيه يبيت ليلتين الا ووصيته مكتوبه عنده متفق عليه وانا حديث ነው ما حق امرئ مسلم امرئ ማለት ማንኛውም ወንድም ይሁን ሴት ይሁን ያጠቃልላል ኢምራአት ጋር ይለያያል ما حق ما افراش ነች ما حق امرئ مسلم مسلم ለሆነ ሰው መብቱ ተገቢው አይደለም ለሁ ለዛ ለሙስሊም شيءን የሆነ ነገር ያለው የሆነ ምን ይሁን ንብረቱ እንግዲህ ይውሪዱ አይሰፊ በዛ በገንዘቡ ላይ ንዛዜ ሊያደርግ ወይም ንዛዜ ሊደረግበት የሚገባው ነገር ኑሮት የቢቱ ለይለተይኒ ሁለት ሌሊት የሚያድር ሰው አግባቡ አይደለም ተገቢው አይደለም ኢላ ወወሲየቱሁ መክቱበቱን እንደሁ ንዛዜው ሰውየው ጋር ማስታወሻው ጋር ተመዝግባና ተጽፋ ተቀምጣ ቢሆን እንጂ ሊናዘዝበት የሚገባው ነገር ልጆች ይሁኑ ንብረት ይሁን ምንም ይሁን መቼም እያለው እንዲሁ ዝም ብሎ ውሎ ማደር አይፈቀድለትም እኛ ወርም ሁለት ወርም ላንጽፍ እንችላለን ምዛዚ ላይኖርን ይችላል ምክንያቱም ሺህ ዓመት የምንቀመጥ ነው የሚመስለን ሞት ማታ እንዳ እንዳ አይታወቅም የሆነ ነገር ጎሎበት ወጣ ይላል ሳያስበው መኪና ይቀላዋል እዛው ፍንግል ይቀራል እኔ ጤነኛ ነኝ ምን ዛሬ ችግር የለብኝ የሚባል ነገር የለም የሰው ገንዘብ ተበድረ ከሆነ ጻፍ ለሰው ገንዘብ አበድረ ከሆነ ጻፍ የሆነ አደራ ምናምን የተሰጠው ካለ ጽፋ አስቀምጠው ነው እያልን ያለው ምንም ይሁን ምን አይ ለከይሳል ነገረው እምንለው ነገር ካለ መናገር የነበረብኝ ነገር ነበረ እያለ ሁለት ቀን ሶስት ቀን ማገር የለበትም ሁለት ቀን ካልተፈቀደ በ24 ሰዓት ውስጥ መጻፍ መቻል አለበት እያለን ነው ኢላ ወወሲየቱ መክቱበቱን ንዛዜው የተጻፈች ስትሆን እንጂ طيب ነብዩ ሰለላሁ ዐለይሂ ወሰለም ኡመታቸውን ህዝባቸውን ኸይር ነገርን በመከሰብ በመፈጸም ነገ ዛሬ አትበሉ ጊዜው ሳያልፍ ሳይመሽባችሁ መናዘዝ ያለባችሁ ነገር ካለ እቆያለሁ መስሏችሁ ሳትናዘዙት እንዳትሉ እንዳታድሩ እያሉ ነው በል عليه ان يبادر الى كتابته መጻፍ አለበት መጻፍ አለባት وبيانه ማብራራት وغايه ما يسمح به من التخر አቆየው አቆየችው ቢባል ማቆየት የሚቻለው አንድ ሌሊት ግፋ ካለ ሁለት ሌሊት 48 ሰዓት ማለት ነው ግፋ ካለ አለዛ ከዛ በታች فإن الإنسان لا يدري ما يعرض له في هذه الحياه በዚህ ህይወታችን ላይ ምን እንደሚፈጠሩ እኛ ላይ የምናውቀው ነገር የለም ያንስ ማን ያወራው በደንብ ይሰውየው ይሄው ሱሐቢ ሱናን በመከተል በጣም ታዋቂ የሆነ ሱሐቢ ነው ኢብኑ ዑመር ካነ የተዓሃድ ወሲየተው ኩለ ለይላ በየሌሊቷ ማታ ላይ ኑዛዜዎችን ይጽፋል ይናገር ነበረ ኢማሙ ሻፊ ረሂመሁላህ ይሄን የመሰረቃ ተናገሩ ነገር አለ የዚህን ሐዲስ ማዕና ሲያብራሩ ማለት ነው መል ሐዝሙ ወልህቲያጡ ለሙስሊሚን ኢላ አን ተኩነ ወሲየቱሁ መክቱበተን እንደሁ ቆራጥ ነኝ ተጠንቃቂ ነኝ ማረፍ ለሙስሊም አይገባውም ያን የሚቆርጥበትና የሚያስበት ነገር ጽፎት ካልሆነ በስተቀር ጽፎ ቢሆን እንጂ ከዛ ውጭ ሐዝም የሚባል ነገር እህቲያ ጥንቃቄ ያለው የሚባል ነገር የለም ምንም ጭንቅላቱን ማይረሳ ቢሆንም ማለት ነው ንዛዜ በሸሪዓችን የተደነገገች ነች ኢጅማዑል ዑለማም አለበት ቁርአን ሐዲስን በግልጽ አስቀምጦታል ንዛዜ ባይሆን ለሁለት ይከፍሉታል በደንብ ያዝልኝ ኑዛዜን ለሁለት ይከፍሉታል አንደኛው ተወዳጅ ይሉታል ሙስተሐብ ወሲየቱ ሙስተሐብ ወወሲይ ዋጅብ ግዴታ የሆነና ተወዳጅ የሆነ ወሲያ አለ ይላሉ ተወዳጅ የሚሆነው መቼ ነው اذا كانت وصيته للتطوعات والقربات ወደ አላህ የሚያቃርብና ትርፍ ነገር ከሆነ የሚናዝበት ነገር ተወዳጅ ይሆናል ዋጅብ ማለት ደግሞ የሰውዳ ካለበት አደራ ካለበት ያን ነገር ማድረስ ግዴታው ነው ምስክርነት ሊሆን ይችላል ከሞተ በኋላ ያማ መጽሁፍ ምስክር ነው ሌላ ሰው እንኳን ቢጠፋ ማለት ነው لان ما لا يتم الواجب الا به فهو واجب የሚባል ኡሱል አለ አንድ ግዴታ የሆነ ነገር ያለሱ የማይሟላበት ነገር ራሱ ግዴታ ነው ይባላል ለምሳሌ አደራ ገንዘብን መመለስ ዋጅብ ነው አይደለም የሰውን ዕዳ መመለስ ዋጅብ ነው አይደለም ዋጅብ ነው طيب ሰውየው ገንዘብ ተቀብሎ ተበድሯል ወይም ደግሞ አደራ አስቀምጧል ንባል ካስቀመጠ በኋላ መመለሱ ዋጅብ ነው ማስቀመጡን ጽሁፍ ላይ ካላሰፈረው ማስቀመጡም አይታወቅም ስለዚህ ቢሞት ያን ገንዘብ ላይ መለስ ነው አያችሁ ምስክርም የለም የሰው ገንዘብ ተቀብሏል አልመለሰም ሰውየው መመለሱ ዋጅብ ነው ግን ለመመለስ የሚያስችለው ምንድነው ወስያ ነው ንዛዜ ነው ያለ ንዛዜ የዚህ ሰውየው ገንዘብ ሊመለስልም አገር አይጻፈው ከሌለ በስተቀር ስለዚህ ያንን የሰው ገንዘብ መመለስ ዋጅብ የሆነውን ነገር ለማስመለስ የሚያስችለውና ያለሱ ሊመለስ የማይችልበት ነገር መስዋጅብ ይሆናል አደራ መቀበል ዋጅብ አልነበረም ከተቀበልክ በኋላ መመለስ እንጂ ግን ተቀብለዋል ሙስሐቡ ነገር ሰጥተሃል አደራ መቀበል ታስቀምጥለት ነገር ግን የመመለስ ግዴታ ስላለብህ ያን ለማስፈጸም ኑዛዜ አድርግ ኑዛዜ አድርግ ነው እሺ ያው ኢጅማዕ አለበት ነው ዞሮ ዞሮ ቁርአን በግዝ ያስቀመጠው ነገር ነው ንዛዝን በአግባቡ ማስቀመጥ ነው ከዚህ በኋላ አብዱላህ ኢብኑ ዑመር ለዚህ ሐዲስ ያላቸውን ታዛዥነት ሲገልጹ ኢማሙ ሙስሊም የዘገቡት ሐዲስ አለ ولم ابث ለይለተን ኢላ ووصيتي መክቱበቱን عندي على አብዱላህ ኢብኑ ዑመር ከዛ ين የን ሐዲስ በኋላ አንድ ሌሊት አድሬ አላቅም ማታ ላይ ማስታወሻ ጽፌ ያለብኝን ያለኝን ሰው ላይ ሳልጽፍ ያደርኩበት ጊዜ የለም እናንተም ይሄን እንደምትፈጽሙ እርግጠኛ ነኝ ኢንሻአላህ ማታ ማታ ላይ ምን ሰራሁ ብላችሁ ምን ሰራን ብለን ያሉት ነገር ጻፍ ጻፍ ጻፍ ጻፍ የከለህን ያህል ተቀብያለሁ ዛሬ የከለህን ያህል አለብኝ ለከለህን ያሰጥቻለሁ አትርሱ ሁለቀን መፈቀዱ አንድ ቀን ሁለቀን መፈቀዱ ያው አንዳንድ ጊዜ ግድ ስራ ሲበዛ ላንጽፈው ስለምንችል እንዳንቸጋገር ነው ለማንኛውም ቆራጥ መሆን እንዳለብን ነው ነገ ነገው ላይ ያል ማዘግየት እንደሌለብን ነው የመጻፍ ፋይዳው ምንድነው በመጽሐፍ ብዙ ነገር ይያዛል ብዙ ነገር እንዳይጠፋ ይሆናል ሞኝና ምን ያዘነ አይረቅም ብላችሁ ስለዚህ ከተጻፈ ያ ነገር አለ ኑን ወልቀለሚ ወማ ይስጥሩን አላህ መጻፍ አንድ ነገር ማያዝ ትልቅ ጥቅም ከመኖሩ አንፃር አላህ ነገሩ ሲያከብደው ማለ ኑን ወልቀለሚ በቀለም ምላለሁ ወማ ይስጥሩን በሚጽፉትም ማለ ስለዚህ ኑዛዝን መጻፍም ከዚህም ይካተት ነው ነው ጽሁፍን ብቻ በማየት ይሄ ከሌ ፍርማ ብለን እናቀው ይሄ ከሌ ጽሁፍ ነው ትክክለኛ ነው የሚባል ነገር አለ የከሌ ጽሁፍ ነው ብለን በማወቅ ብቻ የጻፈውን ካገኘን የሱ ነው ብሎ እንደ ምስክርነት ማቆም ይቻላል وكذا اقرار اذا ወጅደ ፊ ደፍተሪሂ ደፍተር ለማሳሻ ከተገኘ እንደ ምስክርነት ይወሰዳል ተብሏል አሁን ችግሩ አንዳንዶች አችንም እናረጋው ከሌ የከለ ገንዘብ አለብኝ ብዬ ማስታወሻ ጽፋለሁኝ በአጋጣሚ መንገድ ሳገኘው እንካ ብርህም እየሰጠዋለሁ ያንን ደብተር ሳልሰርዘው ቀራለሁኝ ይሄ ችግር አለ ብዙዎቻችን ዘንድ እዳን ስንከፍል ወዳውኑ አረሳውም የሚባል የለም የጻፈውን ስርዝ ነው የሚቀንስ ከሆነ ቀንስ ነው በርካታ ሰዎች አይቻለሁ ሂሳብ አያያዝ አጅብ ነው ትልቅ ደብተር አለ ሰንጠረዥ ይጽፋሉ በዛሬው ቀን የገቢ ደብተር ራሱ ይችላልላቸው የወጪ ራሱ ይችላልላቸው መክፈልም ይሁን አደራ መመለስም ይሁን ምንም ይሁን ሲወስድ የሚያሰርመዋል ሲሰጥም እንደዛው ቀኑ ይጻፋል የቀን ሰንጠረዥ አለው ቀኑ ስላችሁ 10 20 ምናምን የሚለው እንደገና ቅዳሜ ሆርሰኞ የሚለው ደግሞ አለ እሱ እንዳለ ሆኖ መቼ እንደወሰደው የሶስት አመት ሂሳብስ እንደው በዚህ ጊዜ ሰተኛል ወስጃለሁ በደንብ ያገኘው ሰውዬ የዚህን ሙያ አዳብሮ መያዝ በጣም ይበጃል በተለይ አሁን ላይ ጀዋሩ ምኑ ማሳወሻ መጻፈው ማሻአላህ ነው ያው ሲሐት ማላችሁት ተመርና ማላችሁት ጀዋለ ሁሉ ነገር እንደመጣ ሁሉ ይቃማ ሁሉ ጀዋለ የገባው ሁሉ ማሳወሻዎችም እዚህ ጃዛይ መግባት ይችላሉ ባይሆን አንዳንድ ጊዜ ይቃጥላል ምን ይላል ጥፍት ባለ ጊዜ ድርግምግም እንዳይል አርሺፍ ሊኖር ይግድ ነው ኮፒ አንድ አይና ባፈራ ይጫወትም አሉ እሺ ቀጥሉ وعن سعد ابن أبي وقاص رضي الله تعالى عنه قال قلت يا رسول الله أنا ذو مال ولا يرثني إلا ابنة لي واحدة أفأتصدق بثلث مالي قال لا قلت أفأتصدق بشرطه قال لا قلت أفأتصدق بثلثه قال الثلث والثلث كثير إنك أن تذر ورثتك أغنياء خير من أن تذرهم عالة يتكففون يتكففون الناس متفق عليه بارك الله فيك وعن سعد بن ابي وقاص رضي الله عنه قال قلت يا رسول الله انا ذو مال ولا يرثني الا ابنه لي واحده افاتصدق بثلثي مالي قال لا قلت افاتصدق بشطره قال لا قلت افاتصدق بثلثه قال الثلث والثلث كثير إنك أن تذر ورثتك أغنياء خير من أن تذرهم عالة يتكففون الناس متفق عليه سعد بن ابي وقاص ታዋቂው ሰሃቢ ነው አወሉ መረማ في سبيل الله ነው ይባላል سعد بن ابي وقاص ዱዓ አድርጎ ዱዓው ከማይመለስበት ከማይመለስ ሰዎች አንዱ ነው ይባላል ታሪከኛ ሱሐቢ ነው ነብዩ ሰለላሁ ዐለይሂ ወሰለም እርሚ ያ ሰዕድ ፊዳካ አቢ ወኡሚ ያሉት ሰው ቢኖር ሰዕድ ብን አቢ ነው እናሱ አጋጣሚ አንድ ጊዜ ታመመ ሲታመም ቃለ ይለናል ሰዕድ ብን አቢ ወቃስ ቁልቱ አልኩኝ ለረሱልላህ ያ ረሱል ብዬ ጠራኋቸው ነዓም ሲሉት አነ ዙማል አላቸው አነ እኔ ማለት ነው ዙ ሳሂቡ ማልን የገንዘብ ባለቤት ነኝ እንደምታውቁት ባለሟል ነኝ አላህ Subhanahu Wa Ta'ala ገንዘብ ሰጥቶ ገንዘብ እንዳለ ታውቃለሁ እያላቸው ነው ይሄ የጉራ አገላለጽ እንዳይመስላችሁ እኔ ሀብታም እያለ ለጉራ አይደለም ገንዘብ እንዳለ ታውቁልኛለሁ መቼም እንደማለት ነው ጠይብህን አሉት ወላ የሪሱኒ ኢላ ابنቱሊ ወራሽ ደግሞ አንድ ሴት ልጅ ናት ያለችኝ አለ አንድ ሴት ልጅ ጣው ስንት ነው ብቻውን ከመጣ አንድ ሴት ልጅ ስንት ወርሳለች ያለው ካረሳችሁት አንድ ሴት ልጅ ወንድምም ሳይኖርባት እህትም ሳይኖርባት ከተገኘች ከእናቷም ሆነ ከአባቷ ገንዘብ ኑስ አህሰንቲ ግማሽ ትወስዳለች ስለዚህ የሰው ሀብታም ነው አንድ ሴት ልጅ ናት ያለችኝ አለ አሰባ ቃል ወን ጠቅላ ትወስድ ነበር አንድ ሴት ልጅ ነች ስለዚህ واحد አለ እንደው አከደው ኢለብነቱን ሊስል አንድ መሆን ተገልጿል ግን ዋሂደቱን አለ ሄ ዋሂደቱን አንድ ብቻ ናት ሌላ ምንም ይላል አንድ ፍሬ አንድ ፍሬ እንደማለት ነው አፋ አተሰደቁ ልሰድቀውን አላቸው ቢثلثي ማሊ የገንዘብን ሁለት እጁን ማለት ነው ثلثين ነበር ለይዳ ሆርቃን ነው ثلثين ነበርም ثلثي ማሊ ከገንዘብ ሁለት ሶስተኛ ማን ነው ሁለት እጁን ልሰድቀው ወይ ለሶስት ቢከፈል ሁለት ጣ ማለት ነው ثلثي የሚባለው እሱን ወይ ስላቸው قال لا እንዳሰድቅ ማለት ላማት አፍራሽ ነች ላትሰድቅ ላትሰድቅ ማለት قلت አልኳቸው አፋ ተሰደቁ بشطره እሺ ገሚሱን ግማሹን ልሰድቀውን አልኳቸው ይላል ከግማሽና ከሁለት እጅ የቱ ይበልጣል ሁለት እጅ ይበልጣል ከዛ ትንሽ ቀነስ ማድረግ ነው አሁን እሱ ከሁለት እጅ ትንሽ ቀነስ አድርጎ እሺ ግማሹን ልሰድቀዋቸው ቃለ ላ አይሆንም አሉት ቁልቱ አፋ አተሰደቁ ቢثلث ደሞ ወረድ ያለ አንድ ሶስተኛውን ሰድቀውን አላቸው قال الثلث جائز الثلث مباح الثلث مسموح لك አንድ ሶስተኛው ይፈቀድልሃል ይቻላል አሉና ወስሉሱ ከሲር አሉ ይሄም ደግሞ ይሄም ራሱ ሲበዛ ነው ማለት ነው ወስሉሱ ከሲር ማለት ይፈቀዳል ግን አንድ ሶስተኛው ሲበዛ ነው ከዚህም ብቀንሰው የበለጠ ያምራል ማታቸው ነው ግን መቻልን ይቻላል ከዛ ምን አሉት ኢነከ አንተ ሰዓድ አሉት አንተ ደረ ወረሰተክ ወራሽህን መተውህ አንተ ዘረማት አንተ ትሩከ ማለት ነው ወራሰተከ ወራሾችህን መተውህ አግኒያ ሀብታሞች ነው መተውህ خيرን የተሻለና የበለጠ ነው ሚና አንተ ዘረም ከመተውህ عاله فقراء ማለት ነው ድሆች ሆነው ድሃ ምንድነው የሚያደርገው ከባንክ ቤት ነው የሚያወጣው ገንዘቡን የተከፈፉን الناس ባንክ ቤት እየሄዱ ሳይ ማውጣት ሳይሆን በየደጃፉ እየሄዱ እጃቸውን እየዘረጉ የነፍስ እርዱኝ በፈጣሪ እያሉ በሚያምኑበት ነገር እየለፈለፉ መለመን ነው የተከፈፉን አለ ቢማና የብሱጡነክ አኮፈሁ ማለት ነው መዳፎቻቸውን የሚዘረጉ ሆነው ለማኝ ሆኖ ጥላቸው ከምትሄድ ማለት ባጭሩ የሚለመን በመዳፍ ስለሆነ ነው አሁን በሂሳብ ተጀምሮ መሰለ ሂሳብ ያስገብልኝ እንዴ ሂሳብ አለ እየተባለ ለምን አለ ከመዳፍ አልፋለ አሁን እጅ በእጅ ነው በድሮ ሂሳቡ አሁን በሂሳቡ ነው ወደ አሸባሪ ወደ ምን ስለዚህ ዙር የተፈለገው መግለጽ የተፈለገው ለማኝ በእጁ ስለሚለምን በመዳፉ ስለሚለምን ለማኝ ሆኖ ወራሾችን ጥላቸው ከምትሄድ አብቃቅተሃቸው አቋቁመሃቸው መሄድ የተሻለ ነው ለውጥ ሰው ሰድቃለሁ ይያክ አጅር ስትል ቤተሰብ ዲሃ ሆኖ ከቀረ ምን ዋጋ አለው እንደማስቆ በቤተሰብ ላይ የተደረገ ነገር ቤተሰብ ማቋቋም ካወቀው ብዙ ጥቅም አለው አንድ በህይወት እስካለን ድረስ ለሚወጡ ችግሮች ከጎናችን የሚቆመው ቤተሰብ ነው ዞሮ ዞሮ ሁለተኛ ዘምድና መቀጠል ነው ሶስተኛ ነገር ከሰው ፊት ሰው ደጃፍ እንዳይደርሱ ማብቃቃት ነው ብዙ ነገር አለው ክብርን ያስተው ያስከብራሉ ሳውዲ አረቢያ ላይ አንድ ዘር አለ በጣም የታወቀ ዘር ሁሉም ሀብታም ነው ዲሃ ይባላል ለዚህ የቻሉበት ምክንያቱ ከውስጣቸው አንዱ ሰው በጣም የነጠቀ ሀብታም ሆነ የነጠቀ ሀብታም ስለዚህ ዘንድሮ ለአንዱ ዘካ ይሰጠዋል ብዙ ገንዘብ ያለው ሰው ለተወሰኑ ሰዎች አድርጎ ከሰጣቸው ከርሞ እነዛ ዘካ ያወጣሉ አብረው እሱ ጋራ ከርሞ ደግሞ ያኛው ያብቃቀዋል በጣጥሶ መስጠት አይደለም በጣጥሶ መስጠት ሁልጊዜ ከለማኝ ሳያወጣም ለንግድ መቋቋሚያ የሚበቃው ያክል ከዛ ዘካ ገንዘብ ሊጋጉ ሰጣቸዋል ይቋቋማሉ خلاص ከርሞ ያቀምሳቸው ደግሞ ጋር ይሄዳል እንደዚህ እያደረገ ዘሩን በደንብ አክብሮታል ይባላል እ በንከራጅ ታውቁት እንደሆነ ሱብሃንአላህ እና ቤተሰባችንን አቋቁሞ መሄድ ከለማኝነት ማውጣት ላንተ የተሻለና በጣም ምርጥ ነገር ነው እሱ ብቻ አይደለም ምክሩ ለእሷ መሰው መከሩ እንጂ ለሁላችንም የተሰጠ ምክር ነው ሸሪዓ ነው ይሄ እንግዲህ ኸይር አሉት ነው አኺር ከሚወቃ የተወሰደ ነው በጣም ምርጥ ነው ማለት ነው ስለዚህ ወስሉቱ ከፊር ብለዋልና እንዛዜ ላይ ከሲሰው ወረድ ብንልም ይመረጣል ሊዳ ምናሉ አንድ አራተኛ ለዑለሞች አንድ አራተኛ ቢሆን ይመረጣል ለምን ወስሉቱ ከፊር ብለዋልና ይላል وان خفتم عائله فسوف يغنيكم من فضله عائله ማለት ድህነት ማለት ነው وان خفتم عائله فقره ድህነትን ብትፈሩ ማለት ነው فسوف يغنيكم الله من فضله ስለዚህ ዓለተን ማለት ዲሃ ሆኖ ጥላቸው ከመፎቀራ ሆኖ ጥላቸው ከምትሄድ ለማለት ነው ሳሪ ኢብኑ አቢ ወቃስ መቼ ነበር ታመመው በሐጀተል ወዳ መካ ላይ ነበረ ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቁት ሄዱ ሙሃጅር ነው እና ሳድ ብዙ ገንዘብ ያለው ሰው ነው በጣም እንደውም ዝህሞች ልቀር ነው ወይ ሂጅራ ልብላ ነው ወይ ብሎ ሁሉ ጠያይቋቸው ነበር አብሽር አንተ እንኳን ገና ትቆያለህ ምናምን ነገር አንድ ነገር ነገሩት እንዳሉትም ሆነ ቆይቷ በጣም በዑመር ኢብኑ ኸጣብ ግዜ ኢራቅ ላይ ባለ ስልጣን ነበር ኋላ ከዛም በሽታ ድኖ ማለት ነው ሌላው አንድ ሰው እመሙን መናገር ይችላል ለ ከሆነ አሰነጣ ትንሽ መመጎብኛል ጀዋዝ اخمريدي ቢመረጥህ እመሙም ጠንከር ያለ በከሆነ ጠንክሮብኛል በመናገር የአላህን ቀደር መቃወም አይሆንም ነው እንደው ፋይዳ ካለው መግለጹ ይወደዳል ይላሉ ዶክተር ፍትቀርበል እመም እመሜ አይባልም ያለው ነገር ማስረዳት ነው ካላስረዳ ነው ሊመረምረን አይችልም እንደገና እመሙ በኃይል ይዞታል ለሰው መናገር የለብኝም ቀደር እንደመጥላት ይመስልብኛል ብሎ ደግሞ መደበቅ የለበትም አምቡላንስ መቶ የሚያነሳው ለመሙ ሲናገር ነው አለዛ ደህና ነው ብሎ አይፈጥንለትም ታክሲ ከፍለና ነው የሚለው እሺ ከሲሶ ይወረድ ብያለሁኝ አነፈቃ على الاولاد والزوجه عباده አንዳንድ ሰው ለሚስቱ ወጭ ማውጣት ለልጆቹ ወጭ ማውጣት አጅር የሚያስገኝ አይመስለውም ዒባዳ ነው ለሚስቱ ወጭ መስጠት ለልጆች ወጪ በመሸፈን ኢባደቱን ጀሊለቱን ማዕንየት الحسنه ከመልካም ንያ ጋር ከሆነ በጣም ትልቅ ኢባዳ ነው ንያ ከሌለው ዋጋ የለውም የብተጊ ቢሃ ወጅህ አላህ የሚለው ሐዲሱ ኢኽላስ የግድ ነው አንድ ኢባዳ አላህ ዘንድ ተቀባይነት የሚኖረው ኢትባዕና ኢኽላስ ኖረው ነው ሌላው ሰው ፊት መቆም ያው በቋንቋችን የሚባል ነገር አለ ሰው ፊት መቆም ምንድነው የሚባል ነገር አለ በእስላምም ልመና የተወገዘ ነው ለችግር ነው የተፈቀደው እንጂ ልመና የተወገዘ ተግባር ነው መዘመቱ መሳረት الناس اموالهم እንደዚህ እንደዚህ ያለ ሰው ፊት መቆም መናገር በጣም ከባድ ነው ዝቅ የሚያስደርግ ነገር ቢኖር እንደ ልመና የለም ሌላው ገንዘብን ሐላል ከሆነ ቦታ መሰብሰብ እንዳለብንም ያሳያል ይወደዳል ማለት ነው ከሰው ዘንድ ሄደ ላለመለመን ከሐላል ቦታ በንግድ ቦታ በስራ በላባችን ማምጣት ተወዳጅ ነው ነው ባሁን በላባችን ስናመጣው ደግሞ የምንሰራውን ስራ የሚያስልበን ስራ ሐላል መሆን አለበት ሌላው ወገኖች በወገናቸው ገንዘብ ሀቅ እንዳላቸው ያሳያል አባቴ እናቴ ገንዘብ ያላቸው ከሆነ የነሱ ገንዘብ ለነሱ ብቻ አይደለም ሲሞቱም እኔ የሚራመድ ሀቅ አለ እዛ ውስጥ ማለት ነው በጥቅሉ ዝምድና መቀጠል በጣም ተወዳጅ እንደሆነ ይሄ ሐዲስ በሰፊው ያስተምረናል ማለት ነው ቀጥሉ ሰላም على عنها أن رجلا أتى النبي صلى الله عليه وسلم فقال يا رسول الله إن أمي أختلتت نفسها ولم توصي وأظنها لو تكلمت تصدقت أفلها أجر إن تصدقت عنها قال نعم متفق عليه واللفظ لمسلم طيب بارك الله فيك وعن عائشة رضي الله عنها أن رجلا أتى النبي صلى الله عليه وسلم فقال يا رسول الله إن أمي أفتلتت أو أفتلتت نفسها ولم توصي وأظنها لو تكلمت تصدقت افلها اجر ان تصدقت عنها قال نعم متفق عليه واللفظ لمسلم كعائشه ام المؤمنين تزجب من አለች አይሻ ስራውን አላህ ይላልና አነ ረጁላን የሆነ ወንድ ሰውዬ አለች አተ ነብየ ነብያችን ጋር መጣ ማለት ነው አታ ኢለ ነብይ ኢላ ከመጣች ኢላ ከለለች አተ ነብየ ነብያችን ጋር መጣ ደረሰ ማለት ነው ሰለላሁ ዐለይሂ ወሰለም فقال አላቸው ያ ረሱላህ አንቱ ያ አላህ መልእክተኛ ሆይ ኢነ ኡሚ ወላጅናቴ ኡፍቱሊተት ነፍሱሃ بمعنى ماتت نفس امي እንደማለት ነው ነፍሷን ይማርና እናቴ ሞታብኛለች ማለት ነው ባጭሩ ወለውሲ ከመሞቷ በፊት ንዛዚ አላደረገችም ምን ንዛዚ የሚባል ነገር ሳታረግ ነው ሄደችው ዋአظنها ገምታታለሁ አለ ለው ተከለመት የመናገር እድል ቢኖራት አንዳንድ ጊዜ ድንገት አፍ ይዛል አላገኘችም እንጂ የመናገር እድል ቢኖራት ኑሮ የእናትን አህዋ ስለማቀው ተሰደቀት አለ ምን ማለት ነው እውነት ታወራለች ብቻ ሳይሆን የተፈለገው እዚህ ጋር ሷድቁልኝ ሶደቃ አውጡልኝ እንደምትል እርግጠኛ ነኝ እገምታታለሁ አለ ስለዚህ አሁን ዝም ብዬ ብድግ ብዬ ብሰድቅላት ይደርሳታል አይደርሳትም أفلها أجر ማለት ለሷ ደሞዝ ታገኛለች አጅር ክፍላታል እንተሰደቅቱ አንሃ ስለሷ ነው ብሰድቅላት ልጅ አይደለሁ ለናት ለናቴ ብሰድቅላት ይፈቀድልኛል አጅር አገኝበታለሁ ማን እሷ አጅሩን ታገኛለች እኔ የሰደኩትን አለናም እንዴት አልዋስ አው ታገኛለች እንጂ ለምን አታገኝም ማለት متفقون عليه ቡኻሪና ሙስሊም ወለፉ ለሙስሊም ቃላቱ የሙስሊም ቅንብር ነው ነው የሚለን ስለዚህ አንድ ሰው ለሌላው ሰው ቢሰድቅ ሰደቀተ ማልያ ኢባደተ ማልያ የሚባል በገንዘብ የሚገኝ ኢባዳ አንዱ ለአንዱ መሰደቅ ይቻላል ነው መስገድ ይቻላል አንዱ ላንዱ መስገድ ለራሱ ሳይሆን ለስተተከተም ሶላት መስገድ ማለት ነው አንዳንድ ሰዎች እኮ እናቴ የጾም ነበረበት ምንድነው በመውለድ ሚስቴ አጾመች ነበርና ታጻጾማት እንዴት ነው አንዳንዱ ጥሩ ጥሩ ባሎች ማለት ነው ጥሩ አስተሳሰብ ያላቸው ማለት ነው ስለዚህ በማህበር የሚሰራ ስራ አለ በግለሰብ እንጂ የማይሰራ ስራ አለ የሰላት ጉዳይ በባለቤት ብቻ ነው የገንዘብ ጉዳይ ግን አንዱን እዳ አንዱ መሸፈን ይቻላል ችግር የለውም የሰደቃ ተፈቀደ ሰደቃ ማልያ ኢባተ ማልያ ይቻላል አንዱ ለአንዱ ማለት ነው طيب افتلتت ነው ይሄን እንደላችሁ بضم الهمزه وسكون الفاء اف وضم التاء افت ثم لام مكسوره افت لي مبني للمجهول متى تمتى من قالالن ተመታ ከሌ መችተው አይታወቅም ተመታ ከሆነ መታ ከሆነ ግን ተማችተው ታውቋል ስለዚህ መብኒ ለመጅሁል ማለት ላልታወቀ ተደርጎ ነው የሚነበበው ማለት ነው መብኒ ለመጅሁል ካላችሁ ዶረበን ዱሪበ የድሪቡ የነበሩ ይድረቡ የንሱሩ የነበሩ ይንሰሩ ነሰረ የነበረው ኑሲራ መብኒ ለልመጅሁል ይባላል የግሱ ባለቤት በማይታወቅበት መልኩ ማንበብ እንደማለት ነው እሺ ወለም ቱሲ ሲል ቱሲ ያ የለችም እዚህ ጋር ግን ወሲያ የሚለው ላይ አውሳ ስንል ነበረች አሁን ያ የለችም ወለም ለም የምትለው ቃል ስመጣ ያችን ያዋን በጥሳ ትጥላታለች ለም حرف نفي وجزم وقلب ይላል አረብ ቋንቋ ሶስት ትርጉም ታመጣለች ለም አንድ አፍራሽ ነች አፍራሽ حرف نفي ሁለተኛ የገባችበትን ግስ ትቆርጠዋለች በስኮ የሚነበብ ከሆነ በስኮ እንዲነበብ ታደርገዋለች መሰከር የማይቻል ከሆነ የመጨረሻ በሽተኛ ፊደል የሚባላል እሱ ተበጥሶ እንዲወርቅ ታደርጋለች ማለት ነው ለምሳሌ ለም ያድርብ ቢሆን ኑሮ ለም ያድርብ ባውስኩን ነበር የሚሆነው ግን ሄራማ የርሚ እንደዚህ ያለው የመጨረሻ ፊደል በመላስ የማይነበብ ከሆነ በጥሳ ነው የምትለው ወለም የርሚ ካልነው ያው አትወርቃለች የርሚ የርሚዩ ያ ነበረች ነው በደም የምትነበብ እንዳይከብድ የርሚ እንላለን ለም ከገባችበት ለም የርሚ እንጂ ለም የርሚ አንልም طيب ሌላው حرف قلب ትገለብጣለች እያለ ነው ብዙዎቻችን ቁል والله አድ ስንተረጉም ለም የሊድ ወለም ይውለድ ላይ ብዙ ሰው ይሳሳታል አቃለሁ የሚለው ሁሉ ማለት ነው አይወልድም አይወለድም እያሉ ተረጉም ብዙ ነው ለም ገብታበታለች እሷየው ሙዳሪ መሆኑን ነው የሊዱ ማ ይወልዳል ማለት ነበር ይወልዳል ነገ ግን ለም ስገባበት ላለፈ ቃል ታደርገዋል ቀልብ ማለት ሐላፊ ቃል ታደርገዋል ማለት ነው ስለዚህ ምን ተረጉሙን ብለን ለሚልጅ ማለት አይወልድም ወደፊት ሳይሆን እነሱም ወደፊት ይወልዳል አይሉም ባለፈው ተወልዷል ነው ያሉት ስለዚህ ለም የልጅ አልወለድም ባለፈው ጊዜ ይወለድም ለሚልድ አልወለድም ወለም ይወለድ አልተወለደም ኢሳ ልጅ ነው ስለሚሉ ልጅ አይደለም ማለት ነው አልወለደም አላህ ራስም አልተወለደም ወለም ይወለድ ወደፊትስ በምንድን እናፈርሰው ወደፊት ይወለዳል የሚል ቢመጣ ወደፊት ላለመወለድ ቁርአን ነግሮናል ባለፈው ጊዜ ለም ገብታ ነገር ተገለጸ ወደፊትም መወለድ እንደሌለ አንደኛ ያለ የለም የሚል ቢመጣም ወለም የኩለሁ ኩፉወን አሐድ ብሏል መሳይ የለውም ብሎናል መሳይ አይወለድ ካምሳያው የሚወለደው አንድ ነገር አምሳያ የለውም እና ለምን ለመግለጽ የፈለኩት ወለም ወለምቱ ሲባት አልተናዘዘችም እንጂ አትናዘዝም ብለ እንዳንተረጉመው ብዬ ነው ሙፍቲቱ ነፍሱሃ ነፍሷ እንድትወጣ ተደረገች እንድትሞት ተደረገች ማለት ነው ሞተች ነው ባጭሩ ዱዓ ማድረግ እስትግፋር ማድረግ እንደና ገንዘብን ለሞተ ሰው መሰደቅ ሐጅ መስራት ዑምራ ማድረግ ሰዋቡ ለሟች ይደርሳል የሚለው ላይ ዑለማዎች ተስማምተዋል خلاف የለውም እዚህ ጋር ግልጽ ነው ለሞተ ሰው መሰደቅ ሰደቃ ከለከሉ ዋቢዎች ይላል ዝም በብርግ ያልተባለው ለሞተ ሰው ዱዓ ማድረግ አላህ መግፍር له ወርሐሙ ማለት اللهم تب عليه اللهم اغفر له ማለት ይቻላል ገንዘብ እዳ ካለበት የሞተ ሰውዬ ገንዘብ መክፈል ለሟቹ ሰደቃ መሰደቅ ይቻላል ሐጅም ያው ግልጽ የሆነ ሐዲስ አለ አይታቻ ቀርተናል ባለፈው ዑምራም ለአንድ ሰው ዑምራ መስራት ያው ከሐጅ ጋር ስለሚካተት በዛው አስገብተውታል ثواب እንደሚደርስ ግልጽ ነው والذين جاء والذين جاءوا من بعدهم يقولون ربنا اغفر لنا ولاخواننا الذين سبقونا بالايمان ይሄ ቁርአን በግልጽ የሚያሳየው ዱዓ ማድረግ እንደሚቻል ማለት ነው እንደገና ነብዩ አለይሂ ሰላቱ ሰላም የሆነ ሰው ሞቶ ተቀብሮ ጭርስ እንዲያደርጉ استغفروا لاخيكم ما ይሄን አሁን የቀበራችሁ ማችሁን የድኑ ልማችሁ ማለት استقبلوا ደት ማለት ነው فانه الان يسال ብለዋል አሁን ላይ ይጠየቃል ብለዋል አቡ ዳውድ በዘገቡት ሐዲስ የሰደቃ ማስረጃው አሁን የቀራነው ሐዲስ ነው አፋ ተሰደቁ አንሃ ተሰደቅ ብለውታል የሐጁ ማስረጃው የሆነ የሆነ ሴት መጣችና የኔ እናት ሐጅ ለመስራት ተነዝራ ነበረ ሐጅ አልሰራችም እስከምትሞት ድረስ ግን እኔ ሐጅ ልስራላት ያለች አዎ ሐጅ عنها ሐጅ ስልላት አሏት እዳ ነበረ እቅዱ ያአላህ የሆነውን እዳ ከፈሉ አንድ ሰው ያአላህ ሐቅ ያደበት ከሞተ ያአላህን እዳ ከፈሉ እቅዱ አሉ فانه احق بالوفاء الله ከሰው ይበልጥ መብቱ ሊሞላ ሊከበር የሚገባው ጌታ ነው አሉ እዚህ ጋር ሰደቃ መሰደቅ ለአንድ ሰው መክፈል እንደሚቻል በቂ ማስረጃ ያገኘን እዚህ ጋር ማለት ነው ائمه الاسلام ያለው እንተንያ ائمه الاسلام متفقون على انتفاع الميت بدعاء الخلق له ሰዎች በሚያደርጉት ዱዓ ተጠቃሚ ሆሟች وبما يعمل عنه من البر ለሱ ተብሎ በሚሰራ በጎ ነገርም አሉ ይሄ በገሃር ከዲን ኢስላም የሚታወቅ የሚያሻማ ነገር የለውም አሉ ቁርአንም ሐዲስም ኢጅማም ያለበት ነው አሉ ይሄን ነቅፎ መጥቶ ዱዓ ለሟች አይደርስም ሰደቃ አይደርስም ሐጅም እንዲሁ እዳ መክፈል አይደርስም የሚል ካለ فهو من اهل البدع ነው ብለዋል የቢድዓ ሰው ነው ብለዋል እህ ወለይሰ ለኢንሳን ኢላ ማ ሰዓ ብሎ የለም ወይ ለሰው ልጅ የሰራውን እንጂ አያገኝም ብሎ የለ ሰው በሰደቀው እንዴት ያገኛል ሰው ባደረገው ዱአ እንዴት ይጠቀማል ከሚለው ጋር እንዳይጋጭባቸው አይጋጭም አሉ ኢዳማ ሰብኑ አደም እንገሩም ብለው ነበር ስለዚህ ለሰው ከዚህ ወአለ ሰላማ ሰአ ከሚለው የቁርአን ጠቅላላ አገላለጽ ሶደቃ እስከሆነ ይደርሳል ዱአ ሲፋፈው ይደርሳል ዱአ እስከሆነ ይደርሳል ሐጅ እስከሆነ ይደርሳል እንደማለት ነው ይሄ ይሄ ሲቀር እንደ ማለት ነው ወአለ ሰለማ ሳ ያልሰራውን አያገኝም የሰራውን እንጂ አያገኝም እነዚህ ነገር ሲቀሩ እነዚህስ ሌላም ሰው ቢሰራለት ያገኛቸዋል እንደ ማለት እስቲስና ተደርገዋል ነው طيب አካላዊ ኢባዳ የምንለው ደግሞ አለ ሶላት ጾም ቁርአን መቅራት ምን ይባላል ኢባዳ በደንያ ይባላል አካላዊ አምልኮት እንደማለት ነው እኒህ ነገሮችስ ለሞተ ሰው ብናደርጋቸው ይቻላሉ ወይ ነው አሁን ብንሰግድለት ብንጾምለት ቁርአን ብንቀራለት فذهب ابو حنيفه واحمد الى وصول ثوابها ወፈረጋት አቡ ሐኒፋና ኢማሙ አህመድ ይደርሳል የሚል አቋም አላቸው ኢማሙ ማሊክ ኢማሙ ሻፊዒ ግን አይደርስም አሉ በገንዘብ ኢባዳና በዱዓ በስፍ ለብቻ ያጠረ ነው የሚቻለው ከዚህ ውጭ ያለው አይደርስም አሉ እና አቡ ሐኒፋ ይደርሳል ያሉ ሰዎች በማስረጃቸው ምንድነው ኢማሙ አህመድ ዱዓና ኢስቲግፋር አካላዊ ኢባዳ ነው ማለት ይቻላል ስለዚህ እነዚህ ከደረሱ መሰረቻቸው የማይደርሱበት መንገድ ምንድነው ቂያስ ነው ይሄን ማስረጃ ያቀረቡት ነብዩ ሰለላሁ ዐለይሂ ወሰለም መማተ አለይሂ ሲያሙን ሷማ አንሁ ወልዩ ብለዋል ሐዲስ ጾም እያለበት የሞተ ሰው ቤተሰብ ይጾምለት ብለዋል ከሞተ በኋላ ጾም ያለበት ሰው ይጾምለታል ይሄ በግልጽ የመጣ ነገር ነው ይሄንም እንደ ማስረጃ ያቀርባሉ ስለዚህ ኢባዳ በደንያ ነው መሰረቹ ሊካተታሉ ነው ችግሩ ሌሎች ደግሞ ይሄን ነፍስ የመጣበትን ብቻ የምንቀበለው ከዛ ጫዛ አንቀበልም ነው እሺ ኢማሙ ማሊክና ኢማሙ ሻፊ ቁርአን ያዙ ዋለ ሰሊን ሰለማሳ ዘግቶታል አሉ የሰው ልጅ ባልሰራው አያገኝም ብሎ ዘግቶታል ከዛ ውጭ ዱዓ እስትግፋር እዳ መክፈል ሐጅ ዑምራ ጾም ማስረጃ ገንተናል ተቀባይነት ይቻላል ከዛ ውጭ ያለው የቁርአን ግን አያገኘንም አይቻልም እልል ነው ሌሎች ደግሞ ዋለ ሰሊን ሰለማሳን ያው ሱፍያዎች ስለሚያነሱባቸው ነው እዚህ ጋር ትንሽ አብራት የፈለኩት ወአለይ ሰሊን ሰላማሳ የሚለው ኢማሙ ሻፊ አይደስም በሚከራከሩበትም ይሄ አይከረክርም መከረከርን አያሳይም ለሰው ልጅ የሰራውን እንጂ የለውም ማለት ሰው ቢሰጠው አይቻልም ማለት አይደለም የሱ ስራ ነው ሰው ቢመዘገብ አይችልም ማለት ነው የገንዘብ የከሪ አይደለም ማለት ባለቤቱ ከሰጠው የሱ አይሆንም ማለት ነው አያሲዝም ነው ንግግር ከገባችሁ ዋለ ሰይንሳን ለሰው ልጅ የለውም ኢላ ማሳ የሰራውን እንጂ ማለት አይገባውም ማለት እንጂ ጭራሽ አይደርስም ቢሰጡትም አይሆነውም ማለት አይደለም ይሄን አይከለክለንም ስለዚህ ቁርአን ቀርተን አህደይና ለሁ ثواب القرآن ቢል ሰደቃ በልተው እንላለን ይሄንን የሚከለክለን ነገር የለም ነው طيب ቃላቱ አሻሚ ነው እንበል ዋለ ሰለማሳ የለውም ማለት መስጠት አይቻልም ማለት ነው አያሳይም ብንል የሚቻል ነገር ቢኖር ነብዩ አለይሂ ሰላቱ ወሰለም ሰርተው ያሳዩን ነበር ሷሃቦችም ሰርተው ያሳዩን ነበር ስለዚህ ኢባዳ እስከሆነ ድረስ ኢባዳ ደግሞ ነው ያስተማሩን ማያዝ እንጂ እኛ ይሄን ችግር አለበት ብለን መጨመር አንችልም ነው እሺ አላ ጂሃድ ሰፋ ያለ خلاف ነው ያለው እንግዲህ ዝሮ በሱናው ላይ ማጠራችን የተሻለ ነው ትናንት ከነሳ ይቻላል ትናንት ያመጡት ነገር ይዘን ከርን አስቸጋሪ ነው ቀጥሉ وعن أبي أمامة الباهلي رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إن الله قد أعطى كل ذي ذي حق حقه فلا وصية لوارث رواه أحمد والأربعة إلا النسائي وحسنه أحمد والترمذي وقفه وقواه ابن خزيمة وابن جارودي طيب وعن ابي امامه الباهلي رضي الله عنه قال سمعت رسول الله صلى الله عليه وسلم يقول ان الله قد اعطى كل ذي حق حقه فلا وصيه لوارث رواه احمد والاربعه الا النسائي وحسنه احمد والترمذي وقواه ابن خزيمه وابن جارود ورواه الدارقطني من حديث ابن عباس وزاد في آخره إلا أن يشاء الورثة وإسناده حسن من تمران كتاب طيب أبو مامس الباهلي ስራቸውን አላህ ይላቸውና ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማሁ ይላሉ ሰሚዑ ረሱላህ ሰማኋቸው ማለት ነው يقول ሲናገሩ ان الله الله قد اعطى በርግጥ ሰጥቷል አከፋፍሏል ኩለዚ ሐቅን የመብትን ባለቤት ሁሉ ሰጥቶታል አስረክቦታል ሐቀሁ መብቱን የሚገባውን ድርሻውን ስለዚህ ፈላ ወሲየተ ለዋሪስን ለወራሽ ሟችን ወራሽ ለሆነ አካል መናዘዝ አይቻልም እኔ ስሞት ገንዘቤን ለከሌ ብቻ ስጥልኝ ይላል ሰው ለወራሽ አይ ኑዛዜ የለም ይያረን ወራሽ ወራሽ እጣ አለው እናትም የራሷ አጣላት አባትም የራሷ አለው ሚስትም የራሷ አላት ባልም የራሷ አለው ልጅ ወንድም ይሁን ሴት ይሁን ሁሉም የራሳቸው ውርሻ አላቸው ከዚያ ውጭ ኑዛዜ ለወራሽ አይሰጥም ከወራሽ ውጭ ለሆነ አካል ከሆነ እንጂ የሚል ሐዲስ ነው ሐዲስ የሚያሳየን <clears throat> የታችኛው ግን ወራው አውዳረቁንዩ ምን ሐዲስ ኢብኑ አባስ ወዛደ في اخره الا ان يشاء ورثه من المامطان ወራሾች ቢፈልጉ እንጂ ሁሉም ወራሽ ለዚህ ሰውዬ ንዛዜ ቢደረግ አንቃወምም የሚሉ ፍላጎት ያላቸው ቢሆን እንጂ ያማ ከሆነ ድርሻቸው መሰው ይችላሉ እንኳን ተናዛዡ ግን የሰውን ሀቅ ዝም ብለን ጥሰን ተናዘ መሞት አይቻልም ለወራሽ ማለት ነው ሁሉም ከተስማሙ ግን ችግር የለም የሚላምታ ነው ወይስ ናዱሁ ሐሰብ ሐዲሱ ምንም አይልም እያለ ነው መናዘዝ ካለበት አንድ ሰው ሊመን ላ የሪቱ ምን አቃረቢ ለማይወርሰው ቤተሰቡ ነው የሚናዘው ወይም ምን አው ምን الفقراء ለድሆች አው አህል العلم ወይም የእውቀት ባለቤት ለዓሊሞች መናዘዝ ለሀገር ስለሚጠቅሙ ማለት ነው አውል ሙጃሂዲን ወታደሮች አው ሳይ ጥሩቅ الخير والبر በጎ ስራ የሚባል ብዙ ነገር አለና ለዛ ነገር ለመስጊድ ለየቲሞች መገለገያ ምናምን ለሙስተሽፋ ምናምን አማ من جعل وصيته لورثته ለወራሽ ያደረገ ሰው ለሁሉም ማለት ነው ወይ ደግሞ ለተወሰኑት ያደረገ ሰው የአላህን ድንበር የጣሰ ነው ነፍሱን የበደለ ነው ሌላንም ሰው በድሏል ለወራሽ የማይገባው ከወራሽ ውጭ ላለ የሚሰጠውን ሀቅ አሳልፎ ለወራሽ ሰጠው ማለት ነው فإن الوصية لا تجوز إلا وصية لوارث ለወራሽ አይፈቀድምና መናዘዝ የለበትም ግን ኑዛዜ የምንለው ራሱ ተገንዘብ ተነጋግረናል طيب ወራሽ ያልሆነ ዘመድ ያጎት ልጅ ሊሆን ይችላል የማይወርስ ከሆነ ይሰጠዋል ወይም ደግሞ ጀምዕየተ ብር ጀምዕየተ ኸይሪያ የሚባሉ አሉ የመስጊድ አሰሪ ኮሚቴዎች አሉ የትምህርት ቤት አሰሪ ኮሚቴዎች አሉ የዳዋ ጀምዕየተ ዳዋ አለ ለዛ ለመሳሰለ ነገር ሲሶ ገንዘብን ተናዞ መሞት ይቻላል ነው طيب ፈይጂ ቢሱስ በአንድ ሶስተኛ ገንዘብ መናዘዝ ይቻላል ነው ከአንድ ሶስተኛ በላይ ከሆነ ግን መናዘዝ አይቻልም ነው አይቻልም ኢላ بموافقه الورثه البالغين الراشدين አቅመ አዳም የደረሱ አቅመ ሔዋን የደረሱ ወራሾች እነሱም ራሳቸው ተስማምተው ካልሆነ በቀር ከፈቀዱማ ከሱ በላይ ቢሆን ችግር የለም የኛ ጣይቅርብን ለጀምዕያ ይዋልልን ለመስጊድ ይዋልልን ያባታችን ገንዘብ ካሉ ችግር የለም ግን እዚህ ጋር ህፃናቶች አይካተቱም ህፃናቶች የመፍቀድ እድል የላቸውም ካደጉ በኋላ እንጂ ደግሞ አንዳንድ ሰው የሚያደርገው ችግር አለ እንደው ምን ትላላችሁ ውርሻ ገንዘብ ትተን እንደው ለአባታችን እንዲያ ነገር ቢሰራ ምን ትላላችሁ እናንተ እዛ ቦታ ብትሆኑ ምን ትላላችሁ አባቴ ሞቶ ገንዘብ ገንዘብ ይወርሳሉ አንጡ ለማንም አይሆንም ብሎ ይከራከራል እንዴ እሉን ተይዘዋል እነከለ ሰቶኔ ስገበገብ ነው እንደልና ያለ ፍላጎቱ እንዲፈቅድ ያደርጉታል እንደዛ አይቻልም እንዳለ ገንዘቡ ይዋረሳል ከተዋረሰ በኋላ አንዱ ብድግ ብሎ የራሴን ገንዘብ ለመስጊዳው መስጠት ይችላል ሌላውም ከፈለገ ይስጥ እንደሱ ቆራጥ ካለ አረዛ ሉንታ ተብሎ ለሰው ተብሎ መስጠት የማይፈልገውም መስጠት የለበትም ነው ለማንኛውም ተስማምተው ከመጡ አንዳንድ ጥሩ ልጆች ይኖራሉ ገንዘቡን የማይፈልጉት ሊሆን ይችላሉ ቢፈልጉትም አባታችን ደስ ሊሰደቅ ይሻላል የሚመጡ ይኖራሉ ከፈቀዱ ይቻላል ከስቶ በላይ ነው ኢላ ሻወረቱ ማለት አንድ ሶስተኛው እንዳይመስላችሁ አንድ ሶስተኛው ማለት ግዜም ይቻላል ከዛ በታች ይቻላል ከአንድ ሶስተኛ በላይ አይሆንም ኢላ ይሻል ማለት ነው ደርስ ከሌለ አንድ ሀዲስን ጀምር ካለ ግን ዝናቆም وعن وعن معاذ بن جبل رضي الله عنه قال قال النبي صلى الله عليه وسلم إن الله تصدق عليكم بثلث أموالكم عند وفاتكم زيادة في حسناتكم رواه الدار القطني أخرجه وأخرجه أحمد والبزار من حديث أبي, أبي الدرداء وابن ماجه من حديث أبي هريرة وكلها ضعيفة لكن قد قد يقع بعضها ببعض والله أعلم طيب የመጨረሻ ሐዲስ ስለሆነች ነው እንግዲህ ሰዓታችሁን ቦስልባችሁም وعن معاذ بن جبل رضي الله عنه قال قال النبي صلى الله عليه وسلم إن الله تصدق عليكم بثلث أموالكم عند وفاتكم زيادة في حسناتكم الله سبحانه وتعالى በእናንተ በሰዎች ላይ በአንድ ሶስተኛ ገንዘባችሁ በምትሞቱበት ሰዓት ተሰድቆላችኋል ሶደቃ ፈቅዶላችኋል ማለት ነው ለእናንተ አስወድቆላችኋል እንዲሰድቁ ማለት ነው ለምን زياده في حسناتكم በነበራችሁ መልካም ስራ ላይ ከሞት በኋላ አለቀ ነበረ ከሞት በኋላም ቢሆን በነበራቸው ሐሰና ላይ እንደ ጭማሬ ትሩፋት እንደ ዳረጎት ማለት ነው ሰጥቷችኋል እያሉ ነው ኢነላህ አላህ ተሰደቀ መጽቶላችኋል ሰድቆላችኋል አለይኩም በእናንተ ላይ ቢثلث አማሊኩም በገንዘባችሁ አንድ መቼ እንደ ወፋትኩም ሞት መጥቶ በምትሞቱ ሰዓት ማለት ነው ይሄን ለምን እንደው ዚያደተን ለመጨመር ሲል ነው في حسناتكم በመልካም سراچو ላይ رواه الدارقطني ዘግበውታል ዳርቁኒ واخرجه احمد امام احمد في مسند زغبوتال والبزار امام البزار مزغبوال من حديث ابي الدرداء ይሄ አቡ ሙዓዝ ነው እንት ሙዓዝ ጀበል ነው እነዚህ ግን ዘገቡት من حديث ابي الدرداء حديث ابي الدرداء ታዋቂ ነው وابن ماجه ابن ماجه ደግሞ مزغبوال من حديث ابي هريره صحابዎቹም ሶስት ሆነው وكلها ضعيفه የሁሉም ዘገባ በሰነዱ ላይ ደካማ ሰው አለበት ሐዲሱ ደካ ሰነዱ ደካማ ሆነ ማለት ሐዲሱ ደካማ ነው ማለት ነው አያስይዝም አንዳንድ ጊዜ ዘጋቢዎቹ የሚታሙ ሆነው ዘገባውን እናጣጥለዋለን ሐሳቡ ግን ሌላ ተቃራኒ ስለሌለው ያው እንቀበለዋለን ነው ስለዚህ ምን ኢማሙ ኢብኑ ሐጀር ላኪን قد يقوي بعضها بعضا قد يقوي كان بعضها بعضا ነው قد يقوام ይቻላል بعضها ببعض በሽንቀራሹ قد يقوي ያጠናክራል بعضها كافر كافرون بعض كافرون ያጠነክረዋል ሰነዱ ማለት የኔ ቢጤ ወሬም በደም ባጣርቶ ማይሰው ግን ሁን ማይጨምር ማለት ነው የመርሳት ባህሪ ሊኖረው ይችላል እኔ በዘገብኩት ታሪክ ደካማ ነው ሰነዱ ቢባል እንኳን በዛኛው ያለው ደግሞ ሲመጣ ሌላውም እንደዚህ ደከም ያለው ሲያወራ አንዱ አንዱ ጋር ተጣምሮ እነዚህ ሰዎች ሁላቸውም እንደዛ አወሩም ሐዲሱ ባይኖር ኑሮ መሰረት ባይኖረው ኑሮ መሰረት ቢኖረው ነው እንጂ ስለዚህ አንዱ አንዱ ያጠነክረዋል ማለት ይሄ ነው ደከም ያለው ዘጋቢ ደከም ያለው ዘጋቢ መጥቶ ያጠነክረዋል ማለት ነው ስለዚህ ሐዲሱ ወደ ሐሰን لغيره ይገባል ማለት ነው ሐሰን لغيره በሌላ ዘገባ ምክንያት ወደ ተቀባይነት ሐዲስ የመጣ ማለት ነው አንድ ሐዲስ ضعيف ነው ስንል ደካማ ነው ስንል የነብዩን ቃል እየጣል ነው እንዳይመስላችሁ ያስተላለፉት ሰዎች ትንሽ ካላቸው ድክመት አንፃር ነው ደካማ ነው ምንድነው የምንለው እንጂ የነቢያችን ሐዲስ መሆኑ ከተረጋገጠ ሁሉም ሰሂህ ነው ግን በሳቸው ስም የሚነግዱ ሰዎች አቀናብረው ነብያችን አሩ ስለሚሉ ያን ለማውጣትና ለማበጠር ነው ይሄ ህግ ወጣው ስለዚህ አላህ ሰድቆላችኋል ማፈዶላችኋል ያው ሰው ሲሞት ውርሻው ለከለከለ ይዋረሳል ብሎ እንደጀመረው በዛው ቢጨርሰው ይችል ነበር እስቲ ባሁን አንድ ሰው ሲሆን ተውላችሁና እንደፈለጋችሁ አድርጋችሁ ተጠቀሙት መልካም ስራችሁ ጨምርላችሁ ብሎ አላህ ፈቀደ እያሉ ያው ግልጽ ነው እንግዲህ ኢንሻአላህ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين